السلام عليكم ورحمة الله وبركاته الحمد لله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إخوتي وأخواتي في الله نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح في باب وليمة العرس رقم الحديث 910 إن شاء الله سبحانه وتعالى ስለ ድግስ ስለ ሰርግ ነው ርዕሳችን ያው የጋብቻ ድግስ ማለት ነው ድግሱ ሐዲስ ቁጥር 910 ላይ ነው የምንነሳው من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته استاذنا مرحبا السلام ورحمة الله وعن رجل وعن رجل من أصحاب النبي صلى الله عليه وسلم قال إذا إذا اجتمع عاد دعاي داعيا فأجب أقربهما بابا فإن سبق أحدهما فأجب الذي سبق رواه أبو داود وسنده ضعيف طيب وعن رجل من أصحاب النبي صلى الله عليه وسلم أنه قال إذا اجتمع داعيان فأجب أقربهما بابا فإن سبق أحدهما فأجب الذي سبق رواه أبو داود وسنده ضعيف طيب ሁለት ሰው ሰርግ ጠራችሁ ከማንኛው ነው የምትሄዱት ድግሱ ከሚያምረው አይደል ጥሩ ክትፎ ወዳለበት ትንሽ ገንዘብ አለውና የሱ ድግስ ሳይጥም አይቀርም ሳያምር አይቀርም ወደሚባለው ነው አይደል ሁለት ሰዎች በአጋጣሚ ጥሪው አንድ ሊደርሳቸው ይችላል አንደዚህ ሁለቱም አንድ መጡ ጥሪ ለመጥራት የመጡ ሁለቱም ቤት ገቡ አንድ ላይ መጡ ያን በዛ ያዛ መጡ በር ላይ ተገናኙ አብረው ገቡ طيب የመጣ ነው ለጥሪ ነው አለ ያኛው ይሄኛው ምንም ለጥሪ ነው የመጣሁት አለ አሁን የማንኛውን ያስቀድም ነው ቀኑ ማን ቀን የጠሩት ሐሙስ ምሳ ነው ጥሪው ከየትኛው ይሄድ ነው ወዐረጁሊን ከሆነ ሰው ተዘገበ ስሟ ሰውየው አልታወቀም ወዐረጁሊን ነው ነገር ግን ምን አስሐብ النبي صلى الله عليه وسلم ይቺ ትጠቅማለች ከነብያችን ባልደረቦች ነው ካለ ሱሐቦች ሁሉም ዑዱል ሁሉም ፍትሃዊ እውነት ተናጋሪ ምንም አይነት ሸክ የሌለብን ሰዎች ናቸው ሱሐቦች ማለት ስለዚህ ረጁል መባሉ ችግር የለውም ሱሐባ መሆኑ ከተረጋገጠ قال اذا اجتمع داعيان داعي ለአንድ ሰው ነው ዳዕያኒ ለሁለቱ ነው ሁለት ሰው ሲጠራችሁ اذا اجتمع ሲሰባሰብ ዳዕያኒ ሁለት ጠሪዎች ለድግስ የሚጠሩ ሰርግ ጠሪታዎች ማለት ነው فاجب اقربه اقربهما بابا በሩ ለሚቀርበው ጎረቤትህ መሄድ አለብህ በሩ ነው ቤቱ አይደለም አንዳንድ ቤት በጣም ይቀርበናል ለምሳሌ ጀርባና ጀርባ የሚሰሩ ቤቶች አሉ አይደለ መሃል ላይ እንደውም ግድግዳቸው አንድ ሊሆን ይችላል አረዛ ደግሞ ሁለት ግድግዳ ቢሆን የተያያዘ ነው ግድግዳው ግን እዛ ጀርባ የሰውዬ ጋር ለመሄድ ቤት ነው በመሃል መሽተክ የለውም ከቤቴ ወጥቼ መስመር ገብቼ በሁለት አጥፌ ቀኝ ቀኝ ቆርጬ ነው የምገባው በጣም ይርቀኛል ፊት ለፊቴ ግን ከመንገዱ አሻጋሪ ማዶ ላይ ቅርብ ሰው አለ በሩ ቀጥታ መስመር ብቻ መሻገር ነው ቤቱ ሲታይ ከጀርባ ያለው ይቀርባል መንገዱ ሲታይ ግን የፊት ለፊቱ ይቀርባል ስለዚህ ነብዩ አለይሂ ሰላም ሁለቱም አንዴ ከጠሯችሁ የማንኛው በር እንደሚቀርብ አይታችሁ ሄዱ ሱብሃንአላህ የጉርብትናን ሀቅ ለመጠበቅ ቀዳሚው መቀደም አለበት ነው ፈጥኖ ደራሽ ለችግር የሚደርሰው ማን ነው ዘመድ ነው ወይስ ጎረቤት ነው ዘመድ አይደርስም ጎረቤት ነው የሚደርስላችሁ ያው ድምጽ ካሰማችሁ ጎረቤት ነው የሚደርሰው ስለዚህ ተሎ የሚደርስልህ ያበሩ ፊት ለፊት ያለው ሰው ነው ከጀርባ ያለው ዝሮ እስከሚመጣ ጥላትም አጥቅቶ አጥቅቶ ይሄዳል አላየሃል ሁለቱም አንድ ላይ ከጠሩ ወደ ማንኛው ልህድ ወደሚለው ሀብታምነቱ ዲሃነቱ ምኑ ሳይሆን መታየት ያለበት ቀረቤታው ነው የቤት አቀማመጡ ቀረቤታው በሩ ያንተ በርና የዛ የሚጠራ ሰው በር ማለት ነው ከሁለቱ ጠሪዎች የማንኛው ይቀርባል ነው فإن سبق احدهم አንዱ ቀድሞ ከጠራ ሩቅም ሆነ ቅርብም ሆነ فاجب الذي سبق ማለት ወደ ቀደሙ መሄድ ግዴታ ነው ዛሬ አንዱ ጠርቶኛል ሌላው ነገውን ጠራኝ ለነገ ምሳ ወደ ቀደመው ነው መሄደው ተቀድመሃል ነው ምለው ሀብታምም ይሁን ምን ምንም ይሁን ጠቅላይ ሚኒስትሩም ይሁኑ رواه ابو داود وسنده ضعيف እዚህ ጋር አንድ ሼክ ኢብኑ ባዝ ራሂመሁላህ የሚወራ ትልቅ ታሪክ አላቸው አንድ ደረሳቸው እንደው ለሳቸው ካለ ፍቅር የተነሳ ነገ ነገር ራት ብንበላ ምን ይመስልሃል አልኳቸው ይላል ምንም ነገር ቤት የለኝም አለ ምንም ነገር ቤቴ ምንም የለኝም ነገ ግን ምሳ ብንበላ ምን ይመስልሃል ስላቸው ኢንሻአላህ አሉኝ አለ ዝም ብሎ እንደማይሰራ ሰው ሼህ ኢብኑ ባዝ ታውቃላችሁ ሰማሐቱ ሙፍቲ ለመምለከት العربيه السعوديه ትልቁ ሰው ናቸው አሉ የሉም የሚባሉ ሀገሪቱ ላይ በአጋጣሚ ሆኖ ንጉሶቹ ቤት ማታ ማታ እየሄዱ ደርስ ይሰጣሉ ንጉሱ ቤት ማለት ነው የአካባቢ ባለስልጣን የሚባለው ያውቀን ስራ ላይ የሚኖሩት ማታ ላይ እሳቸው መተው ሙሐደራ ይሰጣሉ እነሱን ቁጭ ያዳምጣሉ በዘመን መልክ ፋህድ ጊዜ ነው رحمه ልክ ደርሱ እንደጨረሱ ራት ሊቀርብ ነው ሲባሉ አልበላም አሉ አሉሳቸው ላዝም ትበላለሁ ንጉስ ቤት ከሩ ላዝም ትበላለሁ አልበላም አሉ ጥር ያለብኝ አሉ ሱብሃንአላህ እናንተ አልነገራችሁኝም ቀድማችሁ <laughs> እንግሊሳቸው የቀደሙ ያኛው ነው ነው ጥሪ አለብኝ ሰውየውን ንገሩን እናስፈቅደው አሏቸው ሰውየውን የጠራሁን ሰው ንገሩን እናስፈቅደውን እናስፈቅደውና አንቱ ዙራት በልተኩዱ አሏቸው ያደረሰው ደግሞ አብሯቸው እሳቸው ጋር ነው እዛ ለደርሱ ላይ ያለ አብሮ ሊወጡ ነው እሱ ራሱ እኔ ቤት ነው ሌላ ነው ሌላ ቦታ ነው የሰውዬው አሁን ሊሄዱ የፈለጉት አረዙ በበሉልኝ ይላል ሰውየው ማለት ነው ብዙም አልተዘጋጀም እዛ ቦታ የቀረበው ደግሞ በጣም ያው ልዩ ነገር ነው ሱብሃንአላህ እንደ ውልቅ ብለው ወጡ አረ አቅተው ወጡ ሰውየውን አልናገርም አሉ ጠርቶኛል ጠርቶኛል ለእናንተ መናገር አይጠበቅብኝም አሉ እናንተ ብታስፈቅዱትም ያው ፈርቶ ሊላቸው ይችላል በጭራሽ አሉ ደርሳቸውን ሰጥተው ወጥተው ሄዱ ተከትለው ሄዱ በልምራ ቤትህን አሉ ከዛ በኋላ ሱብሃንአላህ ከዛ በኋላ የሆነውን ቂሷ ሲያወራ አጅብ ነው እኔ የፈለኩት አሁን ምንድነው ንጉስ ቤት ነውና ቢያንስ ቀምሼ ልሄድ እንደው ባልበላም ቀምሼ ልሄድ ነው ምለው ነው በሆነ አልችልም እሳቸው ግን خلاص ሸሪዓ ሸሪዓ ነው ሐቅ ሐቅ ነው የቀደመ ሰው ከሁለቱ አንዱ ከቀደመ ወደ ቀደመው ሄዲ ወደዛ መረው ዋጅብ የሚሆንብህ ባይቀድም ነበር የሚያስቸግረን ነው رواه ابو داود وسنده ضعيف ብሏል ሰነዱ ضعيف ይሁን እንጂ ፍሬ ሐሳቡ ትክክል ነው ያው በዚሁ ነው ሁክሙም በዚሁ ሐዲስ ነው የሚሰጠው ማለት ነው ለምን ያው ቅደም ተከተልን ለማሳየት ተቀዳሚ ነው የሚነግረን ተቀዳሚ ደግሞ በአንድ ከመጡ የቀረበውን ምክልለት ሌላ ሶይ ሐዲስ ወይም ደግሞ ሻሂድ ያለው ሶይ ቡኻሪ ምን ሐዲስ አይሻ ሌላ ሐዲስ አለ አሁን ዘዶይፍና ለምን አመጡሳቸው ቂላ ያ ረሱላህ ኢነሊ ጃረይን ያላቸው ሁለት ጎረቤቶች አሉኝ ያላቸው ደግሞ ያኛው ሁለት ጎረቤቶች አሉኝ እህ አየሁማ አህዲ አላቸው ለማንኛው ስጦታ ልስጥ ለመስጠት ነው ስጦታ መስጠት ፈልጋለሁ ለጎረቤቶቼ ግን ሁለት ጎረቤት ነው ያለኝ ለማንኛው ልስጥ ሲላቸው قال اهديه الى اقربها منك بابا በሩ ለቀረበው ስጠው ብለዋል ይሄ ሐዲስ يكون شاهدا للحديث الذي مر علينا አሁን ላሳለፍነው ሐዲስ ضعيف ቢሆን የዚህ ያለው ይሄኛው ሰው ስለሆነ ያበረታታዋል ሐሳውን ይሽርሃዋል ማለት ነው ምክንያቱም እያለ ያለው ምንድነው ለመስጠት በሩ ወደሚቀርበው ስጥ ካሉ ጥሪ ለማክበርም እንደዛው ይሆናል ባጭሩ ከዚህ ሐዲስ የምንወስዳቸው ብዙ ትምህርቶች አሉ አንደኛ በጋብቻ የሚደገስ ድግስ ሱና ነው ሚነ ሱነት ሙሐመዲያ ከነብያችን ሱና ነው ነው ሌላው መሽሩዕየቱ ኢጃበት الدعوه لمن دعي የተጠራ ሰው ጥሪ ማክበር አለበት ያው የመጀመሪያው ቀን ዋጅብ ነው የሁለተኛው ሱና ነው ከዛ በኋላ ምንድነው ብለናል እንደሰማችሁት حرام ነው ብለናል የሁለተኛው ቀን ተወዳጅ ነው ብለናል ሌላው ኢጃበቱ ሳቢቅ من الداعيين ከሁለት ተጣሪዎች ወደ ቀደመው መሄድ እንዳለብን ነው ወይም ከብዙ ተጣሪዎች ወደ ቀደመው ይከዳል ነው ሁለቱም እኩል አንዴ ከሆነ የጠሩን በሩ ወደሚቀርበው ተጣሪታ እንሄዳለን የቅርበትነቱ ሚዛ ስላለ ነው ሌላው ሐቁል ጃር አላ ጃሪሂ ጎረቤት በጎረቤት ላይ ያለውን ሐቅ ማብራራት ይገኝበታል ስለዚህ ሐቁ በጣም ከቢር ነው ትልቅ ነው የጎረቤት ሐቅ በዚህ ዙሪያ የመጡ ሐዲሶች ብዙ ናቸው ያው ማዛለ ጅብሪል ዩስኒ ቢልጃር hatta ظننت انه سيورثه የሚለው ሐዲስ ብቻ በቂ ነው ሌላው ان من الحقوق التي بين الاقارب والجيران والاصدقاء اجابه الدعوات وتبادل الزيارات እንግዲህ ጎረቤት እንዲሁም ዘመዳሞች ጓደኛሞች እርስ በርሳቸው መዘያየር መጠራራት እንደሚቻል መሽሮ እንደሆነ ያሳያል ጎረቤት ጎረቤቱን መዘየር ጓደኛ ጓደኛውን መዘየር ወይም ጥሪ ማድረግ ትልቅ የሚሰጠው ቦታ አለ ማለት ነው የቀርባቸውን ጥራት ነው የሚያሳየው ሰው ጓደኛውን ከጠላው የሆነ ድግስ ላይ አይጠራውም ለቤቱ አይጋብዘውም ያልወደደው ሰው አይጋብዝም ስለዚህ ናና እንዳል ድግስ ተሳተፈልኝ ማለት በጣም አቀርባለሁ ቅርብ ወዳጄ ነህ ቀልቤ ለቀልብህ ቅርብ ነው እንደ ማለት ትምህርት ይሰጣል ነው የሚለው እና ዲዕዋን ጥርን ለማክበርና ለመቀበል ደግሞ ቀዳሚው ሐቅ ያለበትን ቀዳሚው ነውና እሱ ጋር መከድ ያለበት ነው የሚለን ቀጥሉ وعن ابي حج وعن جحي جحيفة رضي الله عنه قال قال رسول الله صلى الله عليه وسلم لا آكل متكئا رواه البخاري طيب وعن أبي جحيفة رضي الله عنه أنه قال قال رسول الله صلى الله عليه وسلم لا آكل متكئا አቡ ጁሐይፋ የሚባል ሱሐቢ ነበረና ምን አለ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተናግረዋል ላ አኩሉ አልበላም አሉ አልበላም አሁን መብላትን አይደለም እሳቸው አልበላም ያሉበት መብላቱን ሳይሆን ሙተኪአ ነው ተደግፌ አልበላም ምግብ ስበላ ተደግፌ አልበላም ተደግፎ መብላት አይቻልም ክልክል ነው ማታቸው ነው ስለዚህ ተደግፌ አልበላም ምን ማለት ነው በምኑ ነው መደገፍ መደገፍ ሲባል በእጁ ወገቡስ ከሆነ በጎኑ ከሆነ ዋናው ጥሬ ቃሉ ትርጉሙ የሚያሳየው ላ አኩሉ ሙተኪያን በጎኑ ይደገፍ በእጁም ተደገፈ በጀርባም ተደገፈ ተደግፈው መብላት እንደሌለባቸው ነው የሚናገሩት بعض العلماء ይሄን ሐዲስ ምን በፈሰረውታል ምን ይል ተርጉምላችሁ አራት ረድፍ ሆኖ መቀመጥ ታውቃላችሁ አራት ረድፍ ሆኖ መቀመጥ አሁን ሰማው የሚልም አለ አራት ረድፍ ማለት ኮርና ሆኖ መቀመጥ ኮርና ታቀላችሁ ወጭ ይገባችኋል ሰውየው እግሩን አጠፈና በመቀመጫው ቁጭ አለ እግርና እግሩን አሳከው ወደ ወደ ቀኝ ነው ወደ ግራ ማለት ነው ቀኝ እግሩን በግራ ጉልበቱ ስር አድርጎ የግራ ጫማውን ደግሞ በቀኝ እግሩ ጉልበት ስር ምን ይባላል ያቀማመጥ አተህያቱ ሲቀራ እንደዛ አይደለም አተህያቱ ሲቀራ ሁለት ጫሞች ወደ ኋላ ናቸው አሁን እኮ ዝርፍጥ ብሎ ተቀምጦ ነው ተዘርፈቶ ተቀመጠ እግሩ ወደፊት ዘረጋውል ልበላችሁ እሺ እንዲገባችሁ እግሩ ወደፊት ዘረጋና ሁለቱንም እግር ቁጭ አለ ሰውየው ከዛ እግሮቹን ሰበሰባቸው አንዱ ባንዱ አሳክቶ ማለት ነው ገባችሁ ያቀማመጥ ሙረባ ይባላል ሙተረቢያ ሶላት ሲሰግድ እንደዚህ ይቀመጣል ሰውየው የታመመ ሰው ሲሰግድ በዚህ መልኩ ይቀመጣል ሙተረቢያ አራት ረድፍ ሆኖ ማለት ቀይ ጎንና ግራ ጎኑ ሁለት ኮርና በሉ ጉልበትና ጉልበቱ ሁለት ኮርና ነው ይሄ ሙረባ ይባላል ያው በድሮ አተርጓጎም የጫት አቀማመጥ ይልታል እሱን ላለመጥቀስ ፈልጌ ነው አላየሃል እዝና ይሄ ማለት አሉ ላኩ ሙተከማት ሙተረቢያን ምግብ በመበላ በዚህ መልኩ አልቀመጥም ለምን ተዘርፍቶ ኳስ ገባው ይባላል በጣም በላ ለማለት ሰውየውን ቁጥጥ ካለ በደንብ አይበላም ይባላል ሰውየው ዘርፈጥ ከተቀመጠ ግን በልቶ አይጠግብም ይላሉ ስለዚህ ብዙ አልበላም ላኩ ሙተከያ ምግብ በደንብ እንዲገባ ብዬ አመቻችቼ አልቀመጥም ማለታቸው ነው ብለው ተርጉሞታል እዚህ ጋር አሁን የሚያሳየው ምንድነው አቀማመጡ ሳይሆን ክልክልነቱ ብዙ ለማስገባት ተመቻችቶ መቀመጥ አህሰንት አላየሃል ሁለቱንም ስለሚያካት ሐዲሱ ያው ብዙ አይበላም ሙስሊም የሆነ ሰው መቼም ረሃብን የሚከራከርበት ኢባዳ ለማድረግ የሚያስችለውን ያክል እንጂ አልካፊሩ ይኩሉ في سبعه امعاء ተብሏል በሰባት ጅማቱ አንጀቱ ይበላል ተብሏል ካፊር والمؤمن يكون في ميعان واحد ይላሉ ሙእሚን በአንድ በአንድ አንጀት ነው የሚበላው ካፊሩ ሰባት አንጀት አለው የሚገርማችሁ የክርስቲያን ሰርጋታችኋል ማዱ ይቀርብና አይነሳም እኮ ዝም ብሎ መብላት መጠጣት ነው ትንሽ ሆዱ ሲዝበት ፈቅ ብሎ ተተነፋፍቶ ደግሞ ተመልሶ መጥቶ ቁጭ ነው የሚለው ጧት የተዘረጋ ምግብ ማታ ነው የሚለው እና ይሄንን ያሳያችኋል ማለት ነው ሙስሊም የሆነ ሰው ግን አሁን ምሳውን በላ خلاص እዛ ምሳ ቢቀርብለት ይገባ አይበላም በልቻለሁ ነው የሚለው ይሄ ነው መሆን ያለበት ቀጥሉ وعن عمر بن أبي سلمة رضي الله تعالى عنه قال قال لي رسول الله صلى الله عليه وسلم يا غلام سمى الله وكل بيمينك وكل مما يليك متفق عليه طيب وعن عمر ابن أبي سلمة رضي الله عنه أنه قال قال رسول الله صلى الله عليه وسلم يا غلام سم الله سم الله سمى يسمي سمي سم الله وكل بيمينك وكل مما يليك متفق عليه عمر بن ابي سلمة يا نبيش مناچو ነው ኡሙ ሰለማ ምናቸው ናት እንጀራ ልጅ طيب ትክክል ዑመር ኢብኑ አቢ ሰለማ የኡሙ ሰለማ ልጅ ነው አቡ ሰለማ ሲሞት ኡሙ ሰለማ ነብያችን አለይሂ ሰላም አግብተዋታል ልጆች ነበሯት አንዱ ይሄ ዑመር ነው ዑመር ኢብኑ አቢ ሰለማ ቃል ያው በነብያችን ቤት ስር ነው ያደገው ማለት ነው ቃለ ረሱላህ ሰለላሁ ዐለይሂ ወሰለም ያ ጉላም አሉ ህፃን ልጅ ሆኖ እያለ ነው አንተ ልጅ ሆይ ጉላም ማለት ያው ልጅ ህፃን ልጅ ጉላም ይባላል 3 4 5 5 ውስጥ ያለ ልጅ ማለት ነው ሰሚላሃ ቢስሚላህ በስበላሉት ልጅ ልጅን ኮትኩቶ ማሳደግ አስፈላጊ ነው ስበላ ቢስሚላህ በላሉት ከዛ ወኩል ቢየሚኒክ ልጅ መቼ ታቀላሽ ዘምዘም የሚልከው ስለዚህ ወኩል ቢየሚኒክ አልመጀመሪያ ብዙ ጊዜ በግራጃቸው ይበላሉና በቀኝህ ብላሉት ቀጠሉና ከፊትህ ብላ ወኩል ሚማ የሊ ከማት አንተን በአንተ በኩል ባለው ብላ የሰው ፊት እጅህን አትላክ ነው ስርዓት አደብ ያዝ ነው አሁን ምግብ ሲበላ የመጀመሪያው ቢስሚላህ ነው የሚባለው እጅ ታጥበን ቢስሚላህ ብለን ነው የምንጀምረው በረካ አለው ሰይጣንም ዘካብ ይጠፋል ከዛ በቀኝ እጅ ነው የሚበላው በግራ እጅ አይበላም ቃሪያ ከሆነ ችግር የለም አይደል በግራ እንደሆነ ወኩል በየሚኒክ በቀኝህ ብላ በቀኝህም ጠጣ ነው ወደፊት ይመጣል የሚያብራራ ሐዲስ ከዚያም ከፊት ብላ ሰው ፊት አይበላም ነው ምናልባት ምግቦች የተለያዩ ሆነው በያቅጣጫ የተቀመጠ ምግብ ካልሆነ በስተቀር ሰው ፊት አይከድም እንደገና መሃል ላይም ደግሞ ምግብ አይበላም ተቀረበልን ከፊታችን አያምን ጀምረው ወደፊት ነው የምንሄደው ወደፊት ራስ የሚመለጠው ከግንባር መሐል ላይ ቀድሞ ወጋ የለም እኮ ልክ እንደዛ ከፊትህ ጀምረ ወደዛ ዛሄር ነው ቀጥል ነው ያኛውም ከፊት ጀምሮ ወደፊት ይምጣ ከተረፈ ማከለ ያለው ምግብ የሚተርፈው ንጹህ ነው የሚሆነው ማንም ሰው ቀርቦ ቢበላው ምንም አይመስለውም ካልተረፈም አልተረፈም ችግር የለውም ቀድሞ መካከል ላይ ግን ከገባበት ከዛ ጀምሮ ወደፊት ሲያመጣ ያንጠበጠበ ነው የሚያመጣው መቼም ሁሉም ምግብ ክክል ነው የሚለው ስለዚህ ሌላ ሰው መቶ ሊበላውም አይችልም ብዙ ማዕና አለው ማለት ነው على اي حال وكل بيمينك وكل بما يليك الغلام من الولاده الى سن البلوغ ከተወለደበት ቀን ጀምሮ አቅመ አዳም ወይም አቅመ ሔዋን እስከሚደርስ አቅመ አዳም እስከሚደርስ ምን ይባላል ጉላም የሚለው ቃል ይሰጠዋል ጊልማን ጊልማ ይባላል طيب ጉላም የሚለው ለባሪያም ይጠቀሙታል በነገራችን ባሪያም ከሆነ ጉላም ይባላል እንደገና አጅር ቅጥረኛም ከሆነ ጉላም ይባላል ለሱም ይጠቀሙታል ነው እንጂ ዋናው ጉላም ማለት ግን ከተወለደበት ጀምሮ እስከ አቅመ አዳም ድረስ ያለ ባለው ጉላም ይባላል ነው ሰሚላህ ያዋት ወርቃለች ሰሚ ያትመጣም ሰሚላህ ሰሚ ነው ቢስሚላህ በል ማለት ነው አላህ የአላህን ስም አንሳ የአላህን ስም ጥቀስ ማለት ነው በማና اذكر اسم الله ማለት ነው የአላህን ስም ጥቀስ ምን ብሎ ምን እንደሚባለው ሲ ምግብ ልንበላ ስንል ቢስሚላህ الرحمن الرحيم ነው ተቆራረጠ እንዴ ቢስሚላህ الرحمن الرحيم አይባልም ቢስሚላህ ነው ውዱ ስናረግም ቢስሚላህ ነው የሚጠበቅብን ቢስሚላህ الرحمن الرحيم በሚባለው ያው ሙሐደራ ስንጀምርና ወይም ደግሞ ቁርአን ስንቀራ ነው አለዛ ሰሚላህ ከተባለ ቢስሚላህ ብቻ ምንባል طيب مما يليك وليه يليه وليه وليه ነው ደና منه وقربا በሚቀርብ በኩል ብላ አንድ ማለት ነው ቀጥሉ وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم أتي بقصعة من ثريد فقال كلوا من جوانبها ولا تأكلوا من وسطها فإن بركة فإن بركة تنزل في وسطها رواه الأربعة وهذا لفظ نسائي وإسناده صحيح طيب وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم أوتي بقصعة من ثريد فقال كلوا من جوانبها ولا تأكلوا من وسطها فإن البركة تنزل في وسطها رواه الأربعة وهذا لفظ النسائي وسنده صحيح ابن عباس ናቸው ነብዩ ሰለላሁ ዐለይሂ ወሰለም ኦቲማት ተመጣላቸው ማለት ነው ቢቀስዓቲን ቀስዓ ማለት ሳህን ነገር ቆለፍ ያለና ምግብ የሚይዝ ፍትፍት የሚይዝ ምግብ ቆለፍ ያለ በጣም ያልተዘረጋ ሰብሰብ ያለ ከእንጨት በገጠር ገበታ የሚባል ነገር አለ የሚጠረብ እሱ ነው ቀሳ የሚባለው ብዙ ጊዜ ያሁን ከተማው ላይ ግን ያቀርቶ ወደ ግዛት ተቀይሯል አላየሃል ፍትፍት የሚይዝ ማለት ነው ሚንፈሪድን ቀሳ መጣላቸው ፈሪማ ዝርግ ነው ትንሽ ቆለፍ ያለ ሚን ፈሪድን ሚን ፈሪድ ማለት ያው ፍትፍት ማለት ነው ፈሪድ ማለት ቂጣው ይፈረፈርና በመረቅ አልፎ አልፎም ስጋ ያለው ይላል መረቁ ስጋም አለው በሱ ይፈተፈታል ፍትፍት እንለዋለን እንግዲህ ዝግንም ካላችሁት እንደፈለጋችሁ በጣም ቆንጆ ምግብ ነው ይላል ፈቃል እናሱ መጣላቸውና ያላ ቀረቡ አሉ ኩሉ ሚን ጀዋኒቢሃ ከጎን ከጎን ብሉ ማለት ነው ሁሉም በየአቅጣጫው በጎን በጎን ከላይ እንዳትወጡበት ነው ወላ ተእኩሉ ሚን ወሰጢሃ መሃል አናቱ ላይ እንዳትበሉ አሉ ለምን አይዋ فإن البركة تنزل በረካ እዛ ላይ ትወርዳለችና في وسطها መሃል ላይ ይወርዳል እናንተ ከጎን ከጎን ስትበሉ ነው የሚያምረው በማለት ገለጹ የሚያጅብ ነው ቀሳ የሚለው ኢናኡን ሙዓዱ ሊኡከረቢ ሊበሉበት የሚዘጋጅ ምግብ ነው ወይሽረው የሚጠጣበት ነው ይላል ምግብ መጠጥማ እንዲሁ ነው ሹርባ እንዲሁ እንጂ والغالب انه من خشب ነው የሚሆነው ብዙ ጊዜ ከእንጨት ነው የሚሆነው ያው አንዳንዴ ከእንጨት ሙጭ ይሆናል ማለት ነው ሳሪድ ማለት ما يفت من الخبز ثم يبل بمرق اللحم وقد يكون معه اللحم ተቆራርሶ በመረቅ ያረጥሙታል ከዚያም መረቁ ላይም እንዲሁ አልፎ አልፎ ስጋዎች ይኖራሉ አብረው ተከታተፉ ማለት ነው የሚባል ሳሪድ ይባላል እና ኮሉ ምን ጀዋኒ ቢሃ በየሁሉም በየአቅጣጫው እንዲበላ መሃል ላይ እንዳይበሉ በረካ የሚወርደው እዛ ስለሆነ ቀድሞ መውረጃውን ከዘጉት አስቸጋሪ ነው ማለት ነው በረካ ይቋርጣ رواه الاربعه وهذا لفظ النسائي የነሳይ ቅንብር ነው ይሄ በሐሳብ ግን አራቱም ዘግበውታል የሚለው ሐዲሱ ደግሞ ሰነዱ ትክክል ነው ብሏል አቡ ዳውድ ተርሚዚ ኢብኑ ማጀህ ኢብኑ ሒባን ሐኪም በይሐቂ ዘግበውታል من طريق عطاء بن الصائب عن عن سعيد بن جبير عن ابن عباس قال الترمذي هذا حديث حسن صحيح بلوتال حاكم صحيح الاسناد بلوتال ኢማሙ ዘሃቢም ተስማምተውበታል በዚሁ ላይ ይላል በጥቅሉ ሐዲሱ ሶሒህ ነው ያው የቅድሙ ሐዲስ ከፊት ብላ የሚለውንም ያጠናክራል በዚሁ ላይ አጋጣሚ ማለት ነው ምግብ መሃል ላይ ጀመርም ከዳር የሚጀመረው ማንኛውም ሰው በዚህ መልኩ ይብላ ነው ቀጥሉ وعن أبي هريرة رضي الله عنه قال ما عاب رسول الله صلى الله عليه وسلم طعاما قد كان إذا اشتهى شيئا أكله وإن, وإن, وإن كرهه تركه متفق عليه እዚህ ጋር ሁላችንም እንማር ትልቅ ትምህርት ነው ያሁኑ وعن ابي هريره رضي الله عنه قال ما عاب رسول الله صلى الله عليه وسلم طعاما قط كان اذا اشتهى شيئا اكله وان كرهه تركه متفق عليه ما عاب رسول الله من ማለት ነው عيب عيب እንለለ ማ አፍራሽ ነች ማ ዓበ አላነወሩም አላነወሩም አፍራሽ ተገባበት ረሱልላህ የአላህ መልእክተኛ አላነወሩም ጧዓመን ምግብን አነውረው አያውቁም ቀጡመት አንድም ቀን ማለት ነው አንድም ቀን ምን አይነት ምግብ ነው ይሄ ማን ነው የሰራው ወዳ በይ ወዳ ጣይ ወዳ መልሽ የሚባል ነገር የለም እንግዲህ አንድ አይሩ ዘጠኝ ሴት ነው ያላቸው የዘጠኙ ሙያ ይለያይ ይሆናል አይደል ነው አንድ ነው የሚሆነው አንድም ቀን ምግብ አነውረው አያውቁም አንድም ቀን አዳም ምንድን ነበር የሚያደርጉት የማይበላቸው ምግብ ከመጣ ጥሩ ያልሆነ ምግብ ከመጣ ምን ነበር የሚያደርጉት ካነ ነበሩ ኢደሽተሃ ሲያስፈልጋቸው ሲከጅሉት ያንን ምግብ ደስ የሚላቸውና ያው ብላኝ ብላኝ የሚላቸው ከሆነ اذا اشتهشان اذا اشتهشان አንዳች ነገር ከፈለጉት አከለሁ ያን ቀረበ ምግብ ከፈለጉት ማለት ነው ይበሉታል ወይን ከሪሃሁ ሲያዩት የማይበላቸው ነው ካዩት ምግቡን አያነውሩም ተረከሁ ተታውት ብድግ ይላሉ ይሄ ነው ብሉህ ሴት ባል እስከሚነግራት መጠበቅ የለባትም ለምን አትበላም ብላ መከራከርም የለባትም ቀርቦለታል ሌላ ችግር ከሌለበት ሊበላ ቀርቦ ጥሎት ከተነሳ በቃ አልጣመውም ማለት ነው ለነገ ሙያን ማስተካከል ነው እንጂ ባለ ላይ መጮህ አያስፈልግም ለምን ሌላ ውስጥ እንዳይገባ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ካስፈልጋቸው ይበሉታል ከጠሉት የማይበላቸው አይነት ሆኖ ወይም የማይስባቸው ሆኖ ካዩት ጥለው ሲነሳሉ ስለዚህ ለምን ጥለው ተነሳው ለምን የሚባል ነገር የለም ገብቷቸዋል خلاص የሚችሉት ማስተካከል ነው ሌላ ነገር የለውም ባይሆን የሚፈልጉት ምግብ ሳይሰራ ምን ምግብ ልስራለው ቢባል ችግር የለም ምን ምግብ ልስራ የምግቡን አይነት ከሆነ የሚፈልጉ ሰውየው ማለት ነው ያሰራሩ ችግር ከሆነ ግን ያውጥሎ መነሳት ነው ሌላ እንትን አለው ما عاب عاب يعيب عيبا العيب النقص في الشيء عيب ለአንዱ ያው ለአንዱ ሰው عيوب ከሆነ ለብዙ ነው ነውሮች ለማለት አንድ ምግብ ይሄ ምግብ እንደዚህ ያለ ነው ብለው ስያሜ ሰጥተው ታያውቁም ሱብሃንአላህ እሺ ቀጥሉ وعن جابر وعن جابر رضي الله تعالى عنه عن النبي صلى الله عليه وسلم قال لا تأكلوا بالشمال فإن الشياطين يأكل بالشمال رواه مسلم وعن أبي قد قتادة رضي الله تعالى عنه أن النبي صلى الله عليه وسلم إذا شرب أحدكم فلا فلا يتنفس في الإناء متفق عليه ولأبي داود عن أبي عباس نهو وزاده أو ينفخ فيه وصححه الترمذي طيب آه وعن جابر رضي الله عنه عن النبي صلى الله عليه وسلم قال لا تأكلوا بالشمال فإن الشيطان يأكل بالشمال رواه مسلم جابر بن عبد الله كنبياتين يزون عن النبي ነው የሚወራው قال ምን አለ لا تأكلوا بالشمال በግራ እጃችሁ አትብሉ ብለዋል ለሴቶችም ለወንዶችም ለሁሉም ነው لا تأكلوا بالشمال በግራ እጃችሁ አትብሉ ክልክል ነው መብላት ባይሆን ቀኝ እጅ ላለው ነው ቀኝ እጅ የሌለው ግራ እጅ ብቻ ከሆነ ይበላል فإن الشيطان ሰይጣን ማለት يأكل بالشمال በግራ እጁ ነው የሚበላው አሁን ሰለጠን የሚሰዎች ሩጠው በግራጃቸው ብድግ የሚያደርጉት ስልጣኔያቸው ተሰይጡን ሆኗል ወደ ሰይጣን መሄር ነው የሆነው ቀኝ እጅን የመሰለ ነገር የለም ሀቂቃ ካየ ነው ግራጅ ለቆሻሻ ብዙ ጊዜ የምንጠቀመው ግን ሩጠው ግራጅ ነው የሚገቡት ገርመኛ በግራ እጅ እንዳትበሉ አትብሉ ብለው ተናግረዋል ምክንያቱን ሲናገሩም በግራ እጁ የሚበላው ሰይጣን ነውና ሰይጣን በግራ እጁ የሚበላው ስለዚህ ሰይጣን መሆን ትፈልጋላችሁ ወይ ሰይጣንን ደግሞ እንድንርቀው የሰይጣንን ባህር እንድንርቅ ነው የታዘዝነው طيب ሸይጣን ማለት ነው ትርጉሙ መራቅ ነው لانه ابعد عن عن الرحمه الله ካላህ እዝነት ተርቋል አይ ሰይጣን እነ ሸይጣን الرجم በኔለ ስለዚህ ስያሜው ራሱ ሸይጣን የሚለው ሚን ሸጧና ከመራቅ بمعنى بعوده بعوده عن الحق ከእውነት የራቀ ማለት ነው እውነትን የለቀቀ ማለት ነው ወይም بعوده عن رحمه الله ማለት ነው ስለዚህ ሰይጣን በግራጅ ይበላል ያ ከአላህ እዝነት ወይም ከሐቅ ያፈነገጠው ማለት ነው ስለዚህ ሰይጣናት ተከተሉ ነው ጥላታቸው ነው እንደውም ተብለናል وعن ابي قتاده رضي الله عنه ان النبي صلى الله عليه وسلم قال اذا شرب احدكم فلا يتنفس في الاناء متفق عليه ابو قتاده نبي عليه الصلاه والسلام እንዲህ ብለዋል አለ اذا شرب احدكم አንዳችሁ መጠጣት በሚፈልግ ሰዓትና በሚጠጣ ሰዓት فلا يتنفس አይተንፍስ في الاناء እቃ ውስጥ መተንፈስ የለበትም ስንጠጣ ሶስት ጊዜ በሶስት ትንፋሽ መጠጣት ሱና ነው ብለናል ይሄ ማለት ግን ቀውስ ውስጥ እየተነፈስክ ጠጣ ማለት አይደለም እቃውን ካፈህ ላይ ራቅ አድርገው ትንሽ ጠጥተህ ተንፍስ ደሞ ጠጣ ትንሽ ከዛ ማረቅና ደሞ ተንፍስ ማለት ነው ያኛው ሐዲስ ያሁን ደሞ እየጠጡ ዘውቀው ላይ ተነፈሱም ነው ልጆች ሲጠጡ አይታችሁ ከሆነ እዛ ላይ የተነፈሱ የሚጠጡ ብዙ ጊዜ እንደዛ አይነት አጠጣት መጠጣት የለበትም ሙተፈቁን አለይ ቡኻሪና ሙስሊም የዘገቡት ሐዲስ ነው እቃ ውስጥ መተንፈስ አይቻልም ከእቃው ውጪ ግን ታዘናል በአንድ ትንፋሽ እንደው ጨልጣ ብርጭቆ ውሃ አይጠጣም የሙያ ራስን የቻለ ከጤና ጋር የሚያገናኘው ጉዳይ አለ እቃውስ አለመተንፈሱም ለዛው ነው አንድ ትንታ ሊያመጣ ይችላል ውሃው ላይ ከተነፈሰ ሁለተኛ ትንፋሽ ወደ እቃው ሲገባ ሌላ የሆነ ጀርም ደግሞ ሊፈጠር ይችላል የሚል ነገር ደግሞ አለ አላየህ አደቡን ተከትለን መሄድ ያለብን አቢ ዳውድ አን ابن አባስ አቡ ዳውድ ወዘገብ ከብኑ አባስ ከአቡ ቀታዳ ሳይሆን ረዲየላሁ الله ሁለቱም ስለ አላህ ረላችሁና نحوه ما نحو حديث ابي قتاده يا ابو قتاده የመሰለ حديث አላቸው አሁንም እዚው እዛው ابن አባስ ሐዲስ ላይ ግን ወዛደ ጨምሯል አወዩን ፈኹ ፊ አወዩን አወዩንፈኹ ፊ ምንድነው አወዩንፈኹ ፊ እንተ ወይ ጻፈው ወዛደ فلا يتنفس فينا ብሎ አልነበረ ጨምሯል አወ ينفخ فيه እዛ ቀውስ ይተነፍሳልን መተንፈስ የለበትም ብለዋል بالنصب مع البناء المفعول آه، وينفخ أو آه، ينفخ فيه بالنصب مع البناء المفعول لأن ما معروف على قول نهى أن يتنفس آه، نهى إذا شرب أحدكم فلا يتنفس الإناء نهى أن يتنفس في الإناء እቃ ውስጥ መተንፈስ አይንፈخ فيه ወይም እዛ ውስጥ اخراج الرحم يفهم ማለት ነው ዝሮ ከካፉ ላይ ንፋስ ማውጣት መተንፈስ ማለት ነው ያው ነው ዝሮ መተንፈስ ያው መተንፈስ ነው ባፍንጫ ይተንፈስ ይችላል ምን ይችላል ግን ነፍህ የሚለው ግን ባፍ ነው በጥቅሉ ሐዲስ በርካታ የመጠጣትና የመብላትን ወይም ያበላልና ያጠጣጥን ስርዓት ነው የሚያስተምረው ሙስሊም የሆነ ሰው لازم ان يكون متبعا لسنه نبيه صلى الله عليه وسلم حتى في العادات الكريمه ባህል ላይም ቢሆን ነብያችን መከተል አለበት ሙስሊም የሆነ ሰው ይሄ ደግሞ የነገረን ነገር በርካታ ጥቅሞችና ብያኔዎችን ነው የሚያሳየው የነብያችን አለይሂ ሰላቱ ሰላም ለመብራት አቀማመጣቸው ሙተቂ ሆኖ አይቀመጡም ነበረ አራት ረድፍ ሆኖ አይቀመጡም ነበረ እቺ አይት አቀማመጥ ብዙ እንዲበላ ያደርጋልና ነው የሚለው የተፈለገው ደግሞ ከምግብ ቀለል አድርጎ መብላት ነው ብዙ ከበላ አስጋሪ ነው አላቀል ሐጃ የሚበላው እንጂ ከዛ በላይ እንደው የሰው ድግስ ነው ዘርፍ የመነሳት አለብኝ ወደ ተሰብራ አይበላም ومثل ذلك ان ياكل وهو مائل في جلسته ተገድፎም ከበላ እንደዛው ነው ኩራት ያሳያል በአንድ በኩል ኩራት ያመጣል የአላህን ጸጋ እየበሉ ሹክር ማሳየት እንጂ ኩራት ማሳየት ተገቢ አይደለም ለማንኛውም አቀማመጥ ሱና አለው ምግብ ላይ ያቀማመጥ ሱና አለ አንድ ሁለተኛ ቢስሚላህ ማለት في اول الطعام بسم الله ማለት فليقل بسم الله ብለዋል فإن في اوله መጀመሪያ ላይ ከረሳ فليقل بسم الله اوله واخره ይበል ተብሏል ከመጀመሪያ እስከ መጨረሻ ቢስሚላህ ብሎ ይበል ባስታወሰበት ሰዓት ማለት ነው طيب አንዳንዶቹ ቢስሚላህ ነው መባል አለበት ይላሉ ሌሎች ደግሞ ቢጨርሰውም ተወዳጅ እንጂ ከክነት የለውም የሚል ነገር አላቸው ዘብህ ላይ ግን አይሆንም ይላሉ ማረር ላይ ከሆነ ግን ጭራሽ አይሆንም ቢስሚላህ ብቻ ነው طيب ሌላው በቀኝ እጅ መብላት ዋጅብ ነው በግራ እጅ መብላት حرام ነው ችግር ካላጋጠመውና ያው ሌላ እጅ የሌለው ካልሆነ በስተቀር ማስረጃውም لا ياكل احدكم بشماله ولا يشرب بشماله فإن الشيطان ياكل بشماله ويشرب بشماله ሚል ሐዲስ አለ من تشبه بقوم فهو منهم ነው በሰይጣን የተመሰለም ሰይጣን ነው ሌላው ያላወቀን ጃሂል ወይም ህፃን ያበላልን ሁኔታ ያቀማመጥ ሁኔታ ቢስሚላህ መባሉ ምናምን ህጎችን ማስተማር የሆነ ነብያችን አለይሂ ሰላቱ ወሰለም የሚስታቸውን ልጅ ወይም የአቡ ሰለማን ልጅ እንዲያስተማሩት ኩልኩም ራይ ወኩልኩም መስኡል አራየት ብለዋል ሐላፊነት ያለብን ቤተሰቦች ማስተማር አለብን طيب ሌላው ፊት ለፊቱ መብላት አሁንም እንዳትረሱ ዘሎ መካከል ላይ አይገባም ነው كنت غلاما في حجر النبي صلى الله عليه وسلم وكانت يدي تطيش في الصفحه في الصحفه فقال يا غلام سم الله وكل بيمينك وكل مما يلك ብለው መክረውኛል እጀዛም ዛም ስሪው ላይ ዝም ብላ ቦታ አትመርጥም ነበር በየቦታው ነበር የምትበላው ጀብሏል ብሏል ከዛ መሃል ላይ መብላት ያለበትም ከጎን መብላት እንዳለበትም እዚሁ ሀዲስ ላይ ተምረናል ለምንድነው ይሄ የተባለበት አንደኛ የበረካ መውረጃ ነው መሐከሉ ሁለተኛ ምግቡ እንዳይበካከል ነው የተበላው ተበልቶ የሚተርፈው እንዲተርፍ ተፈልጎ ነው ሌላው ነብዩ ሰለላሁ ዐለይሂ ወሰለም ሆነ ቦታ ምግብ ቀረበላቸው የቀረበው ምግብ ምን መሰላችሁ ዶብ የሚባል ነው እንግዲህ አንዳንድ ቻርጃ ነው ያለው አንዳንድ ወከሉ ይላሉ አላየህም ዶብ የሚባል የሚበላ ነው <clears throat> ጎግል ላይ ማየት ትችላላችሁ ዶብ ብላችሁ ብትሰጡት ስዕሉን ያመጣላችኋል ከዛ ያው ምግብ ቀረበ ብለው فاهوا بيده ለዶብ ሊበሉ እጃቸውን ላክ ሲያደርጉ ከሴቶች መካከል አንዷ ሴት ነበረች አረ ሰው ነገሯቸው አለች አክብር رسول الله بما قدمتنا له ምን እንዲያቀርባችሁላቸው ነገሯቸው ዶብ መሆኑን ነገሯቸው ባታሩ ከዛ ቁልነ ሆ ዶቡን ያ رسول الله አልናቸው የዶብ ስጋ ነው የወከሎ ስጋ ነው አልናቸው እጃቸውን ፈረፋ ያደሁ ብድግ አደረጉ ተሎ ብለው አንዳንድ ጊዜ ማንወደው ማን ያለመርነው ምግብ ሲሆን ሳናቀው ልንበላ እንሞክራለን አረንት እኮ ነው ምግብ ሲባል እጁን ብድግ ያደርጋል አንዳንድ ሰው እሳቸው እንደው ብድግ ያደረጉ فقال خالد بن وليد احرام هو يا رسول الله አላቸው حرام ነው ይሄን ያህል እጅን ያነሳሁት አላቸው ሲላቸው قال لا حرام አይደለም አሉ ወላኪን አሉ ነገር ግን ያልበላሁበት እጄን ፈጥኛ ያነሳሁበት ለም يكن بارض قومي በወገኖች መሬት በሀገሬ ይሄ ዶብ የሚበላው አናቀውም የሚበላ አልነበረም ስለዚህ فاجدني አፉ አሉ ጸየፈዋለሁ ለመብራት ይከብደኛል ማለት ነው ባህሉ ስለሌለ በአገራችን ይከብደኛል ለዛ ነው ትንሽ ለማስገባት አይመቸኝም ነው እንደዚህ ስለሆነ ችግር የለም ያለው አለና ኻሊድ ሳባ አድርጎ ያው ምግቡን ወደ እነሱ በሉት ይላል ሷሃቦች ማለት ነው ነገሽን አልበሉም አንዳንድ ምግብ ሐላል ሆኖ ለንበረው ማንፈልገው ምግብ አለ አሁን አሳ አይነቱ ብዙ ነው ፊሊፒኖች አካባቢ የሚበላው አሳ ስታውስ ግን እንኳን ለመብላት በላሉን ያስወጣናል ጊዜ የማይቆምብርስ የመሰለ ነገር ብዙ አይነት አሳ አለ እዛ ላይ ብላ ቢሉስ ማንም ሰው ሊበላ አይችልም ሌላ አንዳንድ እንስሳዎች አሉ አሁን ወፍ የሚበሉ አሉ አንዳንድ ቦታ ወፍ ያለመደ ሰው ብላ ቢሉስ በጭራሽ አይነከው ራስ ምራስ የማይበላበት አካባቢ አለ አንዳንዱ ደግሞ ሌላ ስጋ ወስዶ ገዝቶ የሚበላው ራስ ምራስ ነው እና እድገትም ይጠይቃል ባህልም የነበረበት ያደገበት ነገር ይጠይቃል ሐላልነት ብቻ አይደለም ሐላል ሆኖ ማንበላቸው ነገሮች ሊኖሩ ይችላሉ ዶሮ የማይበሉ ሰዎች አሉ በነገራችን ሐራም አድርገውት ወይም ሐራም ነው ብለው ሳይሆን ዶሮ ያው እንደምታውቁ ያገኘችው ነው እና እንደ ወስፋቱን ምንም ስትበላ ስታያት እንደ ደግመ ዶሮ አልበላም ብላ በራሷ ሽሮ ምትበላለች አላየሃል የአመጋገብ ስርዓትን ካቀማመጥ ካሰላለፍ ካበላል አጠቃላይ ህጎችን ዝጋ አይተናል ድግስም ያው መጠራራት መደጋገስ ጥሩ እንደሆነ ነግሮናል እየደገሳችሁ ወዳጆቻችሁን ጥሯቸው ጓደኞቻችሁን እየጠራችሁ ብሎ ብቻችሁን ብቻ ቤት አብስሎ መብራት ብቻ አይደለም ነው ጓደኛ ዘመድ መጥራት የማያውቅ ሰው እንዲማር ያው እየነገሩን ነው ሐዲስ እንግዲህ طيب ሰዓታችን እኮ ያለቀ ይመስለኛል ባቡል ቀስም ላይ ብናቆመው ነው የሚሻለው ባረከላሁ ፊኩም